الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم باب الخلع باب الخلع وهو فراق الزوج امرأته على عوض مالي يحصل له خلع ማለት ማውለቅ ወይንም ደግሞ ማስወገድ መለያየት ማለት ነው። ሁሉዕ ማለት ማውለቅ ማውለቅ ማለት ነው። ሆለዕ ማለት ከልዓትን መርአቱ አው ከለዐ ረጅሉ ሰውበው ልብሱን አወለቀ ሲባል ከለዐ አልኹልዑ ይሄ የሉጋ ትርጉም ነው። ኹሉዕ ማለት ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ ሴቶቻችሁ የእናንተ ልብስ ናቸው፣ እናንተ የሚነሱ ልብስ ናችሁ ብሏል አላህ እና የሁለቱ መለያየት አንዱ ሌላውን ልብሱን ማውለቅ ይቆጠራልና ነው። ሆሎ ከጦላቅ የሚለይበት አለ። ሆሎ ማለት ሸርዓን ካየነው ሁሉዕ ማለት ማውለቅ ማለት ባልና ሚስት መለያየት ነው። ባይሆን ሲለያዩ አላ ዒወድን ማልይን ገንዘባዊ ልውጫ ተሰጥቶ ነው። ገንዘብ ሰጥቶ ገንዘብ ሰጥታ መፍታት ማለት ነው። በጣም ችግር በሚፈጠርበት ሰዓት የማይቻልበት ደረጃ ሲደርስ አልፈልግም መኖር አልፈልግም ካለች አይ መህር የምሰጥሽ ነገር የለም ወይም ደግሞ ይሄን ክፈይና ውጪ ስትባል ከፍላ የምትወጣው አካሄድ እሱ ነው። ምን የሚባለው ሁሉዕ የሚባለው ገንዘብ ከፍሎ መለያየት ከባል ማለት ነው። ገንዘቡን የሚከፍለው ማን ነው? ሚስት ናት። በቃ አልፈልግም ካልፈለግሽ ገንዘብ መክፈል ትችያለሽ፣ ወይንም ደግሞ መህሩን አልጠይቅም፣ ወይስ ከዛሬ ያለብህን ዕዳ አልጠይቅም፣ ወይንም ደግሞ ይህን ያክል ገንዘብ እሰጣለሁ ብላ ራሷን ላጁነሃ አለይ ላጁነሃ አለይሂማ ይላል ቁርአን። በሁለቱም ላይ ወንጀል አይደለም፣ በባልም በሚስቱም ላይ ራሷን ፊዳ ካሳ ከፍላ ብትወጣ ማለት ነው። በጣም ችግር በሚፈጠርበት ሰዓት ይሄ ኹልዕ ይባላል። ኹልዕ ማለት ምን ማለት ነው አልኳችሁ? ማውለቅ ማለት ነው። ቃሉ ጥሬ ቃሉ ስትተረጉሙት ማውለቅ መለያየት ማለት ነው። ማውለቅ ያ ማለት ገንዘብ ከፍሎ መለያየት ማለት ነው። ሁሉ ከጦላቅ የሚለይበት በታሪኩ ይገባናል፣ ችግር የለም። وذلك لأن المرأة لباس للرجل وبالعكس ወንድ የሴት ልብስ ሴትም የወንድ ልብስ ናት። وإنما جاء نفسه بضم الخاء تفرقة بين الأجرام والمعان يقال خلع ثوبه خلعا ይባላል ወኸለዐ መርአተሁ ኹልዐን ነው የሚባለው። ኹልዕና ኸልዕ ይለያል። ኸልዕ ከሆነ ፊዚካል አካሉ ለሚታይ ነገር خلع الرجل ثوبه خلعን ማውለቅን አወለቀ خلع خلع ከሆነ ግን ማዕናዊ ነገር የማይታይ ነገር አውልቆ መጣል ነው። ያ ማለት ኒካህን ማስወገድ መካከላቸው ልዩነት መፍጠር ማለት ነው። መለያየት ገንዘብ ከፍሎ መለያየት ከታሪኩ ይገባቸዋል። خلع ማለት ማውለቅ ትሉታላችሁ። አን ኢብኑ አባስ ረዲየላሁ ተዓላ አንሁማ አነ ምርአተ አነ ምርአተ ሳቢት ኢብኑ ቀይስ የሳቢት ኢብኑ ቀይስ ኢብኑ ሸማስ ሚስት አተቲ ነብዩ ሰለላሁ ዐለይሂ ወሰለም ፈቃለት ነብዩ ጋር መጣችና እንዲህ አለቻቸው ያ ረሱላህ የአላህ መላክተኛ ሆይ አለቻቸው። ሳቢት ብኑ ቀይስ ሳቢት ብኑ ቀይስ የሚባለው ባሌ መአዒቡ አለይ ከሱ ላይ ምንም ነውር አላወጣለትም ማለት ምንም ጉድለት ሲቁሉቅ በጸባይም ሆነ ወላዲን በዲንም ሆነ ምንም እንከን አላወጣለትም። ወላኪኒ ነገር ግን እኔ አክረሁል ኩፍረ ፊል እስላም እስላም ውስጥ ሆኜ ክህደት ውስጥ የሚሰሩ ነገራቶችን እቃወማለሁ። ባሌ እስላምን አልተቀበለም አለቻቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አተሩዲና አለይሂ ሐዲቀተህ አሉ። አታክልቱን ትመልሽለታለሽ ላንቺ የሰጠሽን ትሰጪዋለሽ አሏት። ፈቃለት ነዓም እሰጠዋለሁ እተውለታለሁ። فقال رسول الله صلى الله عليه وسلم ነብዩ عليه الصلاة والسلام اقبل الحديقة በል አንተም አታክልትህን ተቀበል وطلقها تطليقة አንድ ፍች ፍታት አሉ። رواية وأمره بطلاقها አዘዙ أخاف أن يصدر مني كفران العشير ኩፍርን እጠላለሁኝ في الإسلام ማለት ክህደት ስላለው ሳይሆን ማለት እንደዛ ከሆነ ጦላቅ ምናምን ነገር ፍች ምን የሚባል ነገር መካከል ላይ አይኖርም ነበር። ወላኪን ነገር ግን ምን ይላሉ? ወላኪን ነገር ግን እኔ አለቻቸው አክረሁል ኩፍረ ማለት አልኩፍረ ፊል ዓሽር መተዳደርን ወይንም እባልና ሚስት መካከል ያለን ሀቅ ላጓድል እችላለሁ ማለት ነው። ኩፍረ አልዓሽር ማለት እንጂ ይሄ ኩፍረን ሐቂቅያ አይደለም ይላሉ። هذا هو الحقيقة أن مرأة ثابت بن قيس بن شماس መጣችና አቶ النبي صلى الله عليه وسلم ነብዩ ጋር መጣ ፈቃለት እንዳለቻቸው ያ ረሱላህ የአላህ መላእክተኛ ሆይ አለቻቸው ሳቢት ብኑ ቀይስ ሳቢት ብኑ ቀይስ ማአዒቡ ዐለይህ ምን ኹሉቅ ፊ ኹሉቅን በጸባዩም ሆነ ወላ ፊዲን በዲን እንከን አላወጣለች ወላኪን ነገር ግን አክረሁል ኩፍረ ክህደት እንዳልፈጽም እፈራለሁ ፊል እስላም በእስላም ውስጥ ክህደት እንዳልፈጽም እፈራለሁ ያ ማለት ምን ማለት ነው የባለን ሐቅ ላልጠብቅ እችላለሁ ولكن أكره الكفر في الإسلام أي أخاف أن يذكر مني كفران العشير من البغض والنصوص وعدم إقامة حدود الله يا الله أنا حق لا لما الله ይችላለሁ ላምጽበት ይችላለሁ ላስቀይመው ይችላለሁ ተገድረን ለከደ ይችላለሁ እስላም ያዘዘኝ ላ ላሟላ ይችላለሁ ቢማ ይናፊ خلق الإسلام وآمره مع أن مسلمة فلا أحب ذلك مسلم ሁኜ ይህን ነገር ደግሞ በሱ ላይ መፈጸም አልፈልግም አለቻቸው وإنما قالت تلك المقالة وأظهرت هذا الخوف لأنها كانت من أجمل النساء ይህንን ቃል የተናገረችው ማናት ተብላለች ስሟ ዘይነብ ቢንቱ አብድላህ እብኒ አብደላህ ብን ኡበይ ብን ሰሉል የእሱ ልጅ ናት ተብሏል። ወይንም ሀቢባ ቢንቱ ሰህል ናት ተብላለች። ወይም ጀሚላ ቢንቱ ሰህል ናት ተብላለች። ጀሚላ የምትባለው ሱሐነት መሃ ስሟ መርየምም ነው ተብሏል። የተለያየ ስም ወለአወሉ አሷ ሀቢባ ቢንቱ ሰህል የሚለው ነው ራጅህ ትክክለኛ ሀቢባ ቢንቱ ሰህል የሚባለው ይህን ቃል ለምን ተናገረች ከተባለ ለአና ካነት ምን አጅመል ኒሳ እጅግ ቆንጆ ከሚባሉ ሰዎች ውስጥ ነበረች። በጣም ቆንጆ፣ በጣም ውብ ነበረች። ማአተመስኩ ሸዲድን እድል ላይ ቀነት ጠንካራ ከመሆኗ ጋር ወአማ ሳቢት ሳቢት ደግሞ ፈካነ ቀሲረል ቃማ በጣም አጭር ሰው ነው። ቀቢህ አልወጅ ፊቱ በጣም ያስጠላል። <laughs> ያ አላህ ምን አሸድ الناس ሰዋደል እጅግ ጥቁር ነበር። እንዳለ አሸድ አሸድ በሚለው ነው የጠቀሰው። አንደኛ ቆንጆ ናት፣ በጣም ውብ ናት እሷ እሷ በጣም ቆንጆ ናት፣ እሱ በጣም አጭር፣ ፊቱ ደግሞ በጣም ያስጠላል። ቀቢህ አልወጅ እና ደግሞ ሌላ ምን ጨምሯል? ካነ አሸደ ሰዋድን በዛ ላይ ደግሞ በጣም ጥቁር ነው። ስለዚህ ይሄ ነገር ሁሉ እንትን ብሎባት ነው ለአላህ ሐቁን ላላሟላ ይችላለሁ ይሄ ነገር ሁሉ ስላለ ብላለች። فكان قصر القامة قبيح الوجه من أشد الناس سوادا وكان مع ذلك خشن الطبع شديد الضرب للنساء ትክ ተደባዳቢ በቃ ይመታት ነበር። ይሄ ሁሉ አንደኛ ይሄ ሁሉ እንከን እያለበት ቀፊረ ልቃማ ቀቢሕ አልወጅ አሸድ الناس ሰዋድን ሆኖ ወካነ مع ذلك خشن الطبع ጠቢዓው አይመችም የሻከረ ነገር ነበረ። ሸዲደ በርብ ሊነሳ ሴቶችን በጣም ይደበድባል። ካለ በምርአተው ሀዲህ በርበን ከሰለ እጇን ሰብሯት ነበር። ፈወጀደት ነፍሲያ ተነፍረን አንዘውጃ ብትሸሽ ያደረጋትም ይሄ ነው። እጅ ከሰበረማ ትሄድ ማስጠላት ብቻ አይደለም ማለት ነው። እና ፈቃለት ያ ረሱላህ ዐለይሂ ሳቢት ብኑ ቀይስ እኔ ሳቢት ብኑ ቀይስ ما أعيب عليه في خلق ለጸባዩም ولا دين በዲንም እንከን አላወጣለትም። ولكن ነገር ግን أكره الكفر ክህደት እንዳልፈጽም እሰራለሁ ፊል እስላም እስላሙ እስላም የማያዘው ሙስሊም ሁኜ ከኔ የማይጠበቅ ስራ ልሰራ እችላለሁ። አዋርደው እችላለሁ፣ ልሰድበው እችላለሁ፣ ልናገረው እችላለሁ፣ ክብሩን ላጓድልበት እችላለሁ፣ ሐቅና ላሟላ እችላለሁ፣ ላምጽበት እችላለሁ፣ ትዕቢተኛ ልሆንበት እችላለሁ። ይህ ሁሉ ደግሞ ኩፍረ ፊል እስላም ነው። ነብዩ አለይሂ ሰላቱ ወሰላም አንድ ተናገሩ ይሻላል ኩፍር የሚለውን ቃል ማለት ነው። በሌላ ሐዲሳቸው እኔ ራአይቱኩነ አክሰረ እኔ አክሰረ አህሊ አህሊና እናንተ ሴቶች ጀሀነም ውስጥ እጅግ በጣም በታችሁ አይቻለሁ አሏቸው። ለምን ሲሏቸው ተክፉርና አሏቸው። ክህደት ታበዛላችሁ። አያክፉርነ አነክፉርነ ቢላህ በአላህ እንክዳለን ማለት ነው ብለው ሲጠይቋቸው ነብዩን ተክፉርነ አልዓሺር አሏቸው። ውለታን ትድድርን ትክዳላችሁና ነው አሉ። እንደውም ወለው አሕሰንተ ኢለይሃ ኩለ ደህር ዘመናትን ሁሉ እድሜ ልክህን ሁሉ ውለታ ብትውልላት እዛ ወጀደት የውመ ምን አያም ሸይአን ሚንክ የሆነ ስህተት አንድ ቀን ካገኘችብህ ተቆል ማ ወማ ረአይቱ ኸይረን ሚንከ ቀጡ ከአንተ አንድ ቀን ኸይር ነገር መልካም ነገር መጀመሪያ ማይቻላቀም ብላ ትክዳለች አለ። ያንን ነው ኩፍር ያሉት። ስለዚህ ይህን ነገር እንዳትፈጽም ነው እሷም ይፈራል። ይህ ሁሉ ጉድለት እያለ ማለት ነው። ምን ምን ጉድለት አለበት? አጭር ነው፣ ጥቁር ነው፣ ቀዩ ነው እና ተደባዳቢ ነው። እጇን ሰብሯት ነበር። እና ወላኪን አክረሁ ልኩፍረ ፊ ኢስላም ስላቸው ፈቃለ ረሱሉላ ሰለላሁ ዐለይሂ ወሰለም አተሩዲነ ዐለይሂ ሐዲቀተ አታክልቱን ትመልሽለታለች አለ ፈቃለት ነዓም ፈቃለ ረሱሉላ ሰለላሁ ዐለይሂ ወሰለም እቅበል ልሐዲቅ ወጠልቃ ተጥልቃ በል አታክልቱን ተቀበልና አንድ ፍትፍታት አለ ቡኻሪ ወፊ ሪዋያት ثابت بن قيس الأنصاري الخزرجي من أعيان الصحابة كان خطيبا للأنصار ولرسول الله صلى الله عليه وسلم شهد ወሊረሱልላህ የአንሳሮች ኸጢብና ለረሱል በጣም ኸጢብ ተናጋሪ በጣም ችሎታ ብቃት ያለው ሰው ነበር። ይህ ሸሂደ ኡሑደ ወማ ባዕዳሃ ኡሁድና ከዛም በኋላ ያሉት ላይ ተሳትፏል። ወሸሂደ ለሁም ነቢ ሰለላሁ ዐለይሂ ወሰለም ቢልጀና የጀነት ሰው ነህ ብለውታል። ቁቲለ የውመል የማማ የየማማ ቀን የተገደለው በአስራ ሁለተኛው ዓመተ ሂጅራ ማለት ነው። ምን አጀብ የጀነት ሰው ነው። አላ መሽሁድ ለሁ ቢልጀና ሸሂደ ለሁ ቢልጀና እንዳውም ነቢዩ አለይሂ ሰላቱ ወሰላም ፊት አትጩ ላተርፈዑ አስዋተኩም ፈውቀ ሰውት ነቢይ የሚለው ቁርአን አያ የመጣው የመጣ ጊዜ በጣም አለቀሰ ይባላል። ለውን ከመስጊድ ቀርቶ ቤት ውስጥ ተቀምጦ ማልቀስ ጀመረ። ነቢዩ አለይሂ ሰላቱ ወሰላም ተፈቀደው። የት ገባ? ሳቢት ብኑ ቀይስ ብኑ ሸማስ የት ገባ ብለው ጠየቁ። አይ ፈልግለዋ እኔ ፈልገዋለሁ አለና የሆነ ሰው ቤት ሲሄድ ሲያለቅስ አገኘ። ለምን ታለቅሳለህ? አይ በቃ አላህ ስብሓነ ወተዓላ በቁርአን ላተርፈዑ አሷተኩም ፈውቀ ሰውቲ ነቢይ ከነብዩ ድምጽ በላይ ድምጻችሁ ከፍ እንዳይል እያለ ከልክሏል። የኔ ድምጽ ደግሞ በጣም ጀህወርዬ ነው፣ በጣም ይጮሃል ድምጽ። ስለዚህ እኔ ነኝ ሳላውቀው እኔ ሐሰናቴ የታበሰውና ባዶ እጄን የቀረሁት እኔ ነኝ፣ በቃ ሌላ ማንም አይደለም እኔ ነኝ አለና ራሱን ይሄን አስቦ እያለቀሰ በቃ እስኪ ለነብዩ ነግራቸዋለሁ ብሎ ሰውየው ነብዩ ጋር ሄድና ለነብዩ አለይሂ ሰላቱ ወሰላም ነገራቸው። ነብዩ عليه الصلاة والسلام أبشر አይዞህ እነከ ለስተ ሚን አህሊና አንተ የጀሃነም ሰው አይደለህም በል إنك من أهل الجنة የጀነት ሰው ነህ أبشر አሉ ማንን ሳቢት ብን ቀይስን ማለት ነው አስቡ ወቀፊር አጭር ነው ፊቱም قبيح ብሎ ነው የገለጸው በጣም ያስጠላል በጣም ጥቁር ነው እጥረት እጥረት እንደገና በዛ ላይ ጣባይ ተደባዳቢ ይህ ሁሉ እንከን እያለበት ወላኪን ሹሂደ ለሁ ቢልጀና ውስጡ በጣም ሰላም ነበረው ማለት ነው ቢዐቂደቲ ቢተውሂድ ቢኢማኒ ቢከውኒህ ሰሐቢያን ወቢከውኒህ ቀውየል ኢማን ኢማኑ ጠንካራ በመሆን ለየት ያለ ማዕረግ አግኝቷል። ቆንጆዎች ያላገኙትን በቆንጆዎች ያልተመሰከረ ነገር ለሱ ተመስክሮለታል። ምን አላጀብ አይነት ነገርም አለ። ይሄ ቆዳ ነው አፈር የሚሆን ምንም አይደለም። አማረ አላማረ አፍንጫው ቀጥ አለ ተኛ ምን አንብሎ ነገር እኮ ላ የለም። የሻህዋ እንጂ ምንም እኮ የሆነ ከሆነ ነገር ጋር ተጽዕኖ የለው። አማረ አላማረ ምንም ተጽዕኖ የለው ምንም ولأبي داود والترمذي وحسن أن امرأة ثابت بن قيس اختلعت منه خلوع ፈጽማለች አውልቃ አወለቀች ማለት ነው እንድትለያይ አደረገች ፈጃአለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩም አደረጉ ዒደታ ሐይባ ዒዳዋን አንድ ሐይድ በአንድ ሐይድ ያልቅልሻል አሏት ብቻ አይደለም ፈትፈ ነው የሚባለው እያሉ ነው ዑለማዎች ፈጥልቅ ወጠልቅሃ ፈጥልቅ وفي رواية عمرو بن شعيب عن أبيه عن جده عند ابن ماجه أن ثابت بن قيس كان دميما አምር ብን ሹዓይብ ላይ በተዘገበ ደግሞ ከአባቱ ይዞ አንጀድ ከአያቱ የቤተሰብ ሐዲስ ነው። እንደ ኢብኑ ማጃህ የተዘገበ ነው። አነ ሳቢት ብን ቀይስ ሳቢት ብን ቀይስ የሚባለው ሰሐቢ ካነ ደሚመን በጣም ያስጠላ ነበር። ደሚ ደም ድሙ ደሚመን በጣም ያስጠላ ነበር። ደሚም ማለት መልከ ጥፉ ማለት ነው። ወአነ ምርአተሁ ሚስቱ ቃለት እንዳለች ለውላ መካፈቱላህ እንደው አላህን ባልፈራ ኖሮ ኢዛ ደኸለ አለይ እኔ በእግሬ መካከል ሲገባ ለበሰጥቱ ፊ ወጂ ፊቱ ላይ ምራቄን ተካበት ነበር። አላህን ፈርቼ ነው የተውኩት አለች። ይህን ቃል ተናግራለች። ولأحمد من حديث سهل بن أبي حتمة وكان ذلك أول خلع في الإسلام የመጀመሪያው ኢስላም ውስጥ የተፈጠረ ሁልዕም በእነሱ ነው የጀመረው። ሁልዕ የሚባለው ነገር ገንዘብን ከፍሎ ወይም ያለውን ነገር መልሶ የሰጣትን ገንዘብ መልሳ መለያየት በእሷን የተጀመረው ቁርአኑም ላጁናሃ አለይሂማ ሲመቅተደት ቢ ብሏል ማለት ነው። በባልና በሚስት መካከል ችግር የለም፣ ወንጀል የለባቸውም። ራሷን ሂዳ ገንዘብ ከፍላ ብትለያዩ ማለት ነው። ያለባትን መህሯን ስታ የሰጣትን ነገር መልሳ ጉፍታ ነው። ወካነ ቀድ አዕጣ ፊል ስለ መህር ሰጥቷን ነበርና ነው አታክልት وهذا يدل على أن الرجل إذا آه، قبل ما تعطي المرأة للتفريق تقع الفرقة قلتكم طلعوا قلتكم باب الطلاق من؟ አዲስ ለግንኙነት ይገባ አ አለ አለ ባቡ አጠላቅ ባቡ አጠላቅ ሆ ሉገተን ሐሉል ዊታቅ መካከል ላይ የነበረ ማስተማመኛን ነገር ገመድን መፍታት ማለት ነው። ጦላቅ ማለት የቋንቋ dictionary ጥሬ ቃሉ ሐሉል ዊታቅ መካከል ላይ ያለን የታሰረን ነገር ማስወገድ ማለት ነው። ሙስተቁ ምን ልጥላቅ ሆ ልሳሉ ተርክ መተው መለያየት ከአንድ አካል ወፊ ሸርዕ ከሆነ ሐሉ አጥቢ አተዝዊጅ ፈቀጥ ትዳርን መፍታት ማለት ነው። ጦላቅ ማለት በሌላ ቦታ ጠለቅቱ ማለት ፈታው ማለት ነው። ፈታው ገመድን ፈታው የሆነ ነገር ፈታው ለቀቅኩ አስወገድኩ ምን የተለያየ ነገር عن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم أبغض الحلال إلى الله الطلاق أبغض الحلال كحلال هلو እጅግ ዘግናኝና አላህ የሚጠላው ነገር አላህ ዘንድ የሚጠላ ሐላል ነገር አጥላቅ ፍች ነው ይላሉ ነብዩ አለይሂ ሰላቱ ወሰላም ፍች የሚባል ነገር رواه أبو داود وابن ماجه እነዚህ ሁሉ ዘግበውታል صحيح الحاكم ورجح أبو حاتم إرساله حديث مرسل መሆኑን ተርጂህ ራጅህ አድርገውታል لكن على حديث صحيح مقبول እና አብገዱል ሐላል ኢለላህ አጠላቅ በጣም አስቸጋሪና ባልና ሚስት መካከል ሌላ አማራጭ ከሌለ በቃ ሁለቱም ዛይዘው ገደል የሚገቡ ከሆነ ከኢስላም ጸረ እስላም የሆነ ነገር የሚሰሩ ከሆነ ከሸሪዓ የሚወጡ ከሆነ የአላህን ሐቅ አናሟላም ያሉ ከሆነ መጨረሻ አማራጭ እንጂ ጠላቅ በጣም ዘግናኝ ነገር በጣም ለዚህ ነው أبغض الحلال إلى الله الطلاق አላህ ዘንድ እጅግ የሚጠላው ሐላል ነገር ቢኖር ምንድን ነው? ፍች ነው ይላሉ ነቢዩ عليه الصلاة والسلام። መጨረሻ step ላይ የሚደረግ ነው። ነከባት አለበት፣ ውድቀት፣ ጥፋት ብስጭት፣ አደጋ ብዙ ነገር አለ። وعن ابن عمر رضي الله تعالى عنهما أنه طلق امرأته አብደላህ ኢብኑ ዑመር ሚስቱን ፈታ። ወይ ሐኢድ በሐይድ እያለች ሚስቱን ፈታ። የሐዲ ረሱልላህ ሰለላሁ ዐለይሂ ወሰለም በነብዩ ዘመን በሐይድ እያለች ሚስቱን ፈታ። አብደላህ ኢብኑ ዑመር የዑመር ኢብኑ ኸጣብ ፈተአለ ዑመር ረዲየላሁ አንሁ ረሱላላህ ሰለላሁ ዐለይሂ ወሰለም ዑመር ነብዩን ጠየቃቸው። አን ዛሊክ ስለዚህ ሁኔታ ጠየቃቸው። እንዴት ነው በሐይድ ሆኖ መፍታት ይቻላል? ፈጠልቁሁነ ሊዕደትህነ ይላል ቁርአን። ዕዳ ከሚጀምሩበት ወይንም እንደሚጀምሩ አድርጋችሁ ፍቷቸው ነው የሚለው። ፈጠልቁሁነ ሊዕደትህነ እና ፈሰአለ ዑመር ረዲየላሁ ተዓላ አንሁ ረሱላህ ሰለላሁ ዐለይሂ ወሰለም አባት ሄዱና ነብዩን ጠየቋቸው። አንዛሊ ስለ ፍቺ ሁኔታ ጠየቋቸው። አብደላህ ብን ዑመር ልጅ እኮ ሚስቱን በሐይድ እያለች ፈታት አሉ። ፈቃል ነብዩ እንዳሉ ሙርሁ እዘዘው ልጅህን ፈሊዩራጂዕሃ ይመልሳል ثم ليمسكها ከዛ ያቆያል ሐታ ተጥሁረ ከሐይዷ እስከምትጠራ ድረስ ثم ተሒዳ እንደገና ሁለተኛ ሐይድ አይታ ثم ተጥሁረ እንደገና እስከምትጠራ ድረስ ثم ኢንሻአ ከዛ ከፈለገ አምሰከ ባዕድ ከዛም በኋላ ከፈለገ እሱ ጋር ያስቀራት የያዛት ወይም ጠለቀ ከፈለገ ደግሞ ይፍታል። ቀብለ አየመሰ ባይሆን ግንኙነት ሳያደርግና ሳይነካት በፊት ፈትልከ ልዒዳ ይችናት ዒዳ ማለት አለቲ አመረ አላህ አን ትጠለቀ ለሃ ኒሳ ሴቶች እንዲፈቱላት አላህ ያዘዘባት አፈታትን ይሄ ነው አሉ ነብዩ አለይሂ ሰላም። ገባችሁ? በሀይድ ሁና ነበር የፈታት አብደላህ እብን ዑመር። በሀይድ ሚስትን መፍታት ቢድዕይ ነው። ይሄ መስአለትን ቢድዕያ ላይ ቢያ እንደዚህ አይነት ስራ አይሰራም። በሀይድ ሁና ሴት አይፈታም። በጦር ሆና ግንኙነት ባላደረጉት ጦርነት ስትሰጥ በሀይድ ሁና ሚስቱን ፈታት አብደላህ ብን ዑመር ዑመር ብን ኸጣብ በጣም ተቆጡና ነብዩን ሄደው ጠይቋቸው ነብዩ አለይሂ ሰላቱ ወሰላም መልሳት ይመልሳት እዘዘዋል በሀይድ ሆኖ ፍች የለም ፍቹ ግን ይሆናል ፍቹ ይሆናል ፍቹ ይገኛል። ፈታሁሽ ካላት አንድ ሰው በሐይድ እያለች ፍቹ ይረጋገጣል። ወላኪን ሐራም ነው ክልክል ነው። ነብዩ አለይሂ ሰላቱ ወሰላም እዘዘው ልጅህን ይመልሳል። ከዛም በኋላ ከሐይዷ ትቅራ፣ እንደገና ሐይድ ሲና እንደገና ትቅራ። በዛን ጊዜ ከፈለገ ያስቀራ ሚስቱ ያድር፣ ካልፈለገ ደግሞ ምን ያድር ይፍታል። فتلك العدة التي أمر الله أن تطلق لها النساء ሴቶች እንዲፈቱ ያዘዘበት አላህ ይህ አይነት ፍቺ ስለዚህ ምን አለ አንድ ሰው ግንኙነት አድርጓታል በጦር በዛን ሰዓት መስታት ምን ውስጥ ልትገባ ትችላለች። እርግዝና ሊኖር ይችላል። እርግዝና ሊኖር ይችላል እና ሁለተኛ ዒዳዋ አይጀምርም። ዒዳዋ የሚጀምረው ካልተነካችበት ጡት አንድ አይዱ ስታይ አንድ ሁለት ሶስት እያለ ይታያል። ምንም ሳይነካ ነው መፍታት ያለበት። ቀብላ አየመሰ ግንኙነት ሳያደርግ በፊት ንጹህ እንደው ከሀይባ እንደጠራች መሳል ከሀይባ እንደጠራች ግንኙነት ሳያደርጋል ግንኙነት ካደረገ ልታረግዝ ትችላለች። ካረገዘች በኋላ ደግሞ ሳምንት ማንሽ በጣም ታረጋለች። ፍቹ አ ፍቹ አንድ ተብሎ ይቆጠራል። ሁሉም አእማዎች ጅምሁር አልዑለማ ይቆጠራል ነው ያሉት። ይቆጠራል። እብኑ ተይሚያና እብኑ ቀይም ደግሞ አይቆጠርም ፈስክ ነው ነው ወላኪን ሰሒሁ ይቆጠራል ነው ሸኹል አልባኒም ይቆጠራል ያለው ነው ራጅ አድርጌ ሄደ። አንደኛ ከስረተ ጥሩቅ አለው ሐዲሱ በጣም ብዙ መስመር ነው የተነገረው። ሁለተኛ ኢዕቲዳልነቱ ሐዲሱ ሰሒህ ነው፣ ብዙ መስመርም አለበት። በብዙ ዘገባ ነው የተዘገበው ሐዲሱ። ስለዚህ ይቆጠራል፣ አንድ ፍቺ ተብሎ ይቆጠራል ያለውን ነው ሌሎቹ ደግሞ ፈስፈ ነው እነ ኢብኑ ተይሚያ እነ ኢብኑ ቀይም ፈስፈ ነው ነው ዝም ብሎ የሆነ ነገር ፍች ተብሎ አይቆጠርበትም አይ ፍች ስለሆነ እንጂ ፈሉራጂ አይባልም ነበር ብለዋቸዋል እነሱ ደግሞ ሲመልሱ እነ ኢብኑ ቀይም ፈሉራጂ ማለት በነበረችበት ያቆያት እዛው እሱ ጋር ያድርጋት ማለት እንጂ ተፈታለች እና ይመልሳት አይደለም ብለዋል ወላኪን ነፍሳለ እናየዋለን ሙሩ ፈሉራጂአ በል እዘዘው ይመልሳል ثم ليمسك ثم ليمسكها ከዛ ይያዛል ሀታ ተጥሁረ እሱ ጋር ያቆያት ማለት ነው ሀታ ተጥሁረ ከነበረችበት ከተፈታችበት ሀይድ እስከምትጠራ ثم ተሂዷ እንደገና ሀይድ አይታ ثم ተጥሁረ ከዛ እስከምትጠራ ድረስ ለምን ሁለት ጊዜ መጥራት አስፈለገ አንድ ጊዜ ሀይድ አይታ ከጠራች በኋላ በዛን ቀጥታ መስፋት አይችልም ነበር ለጥሁር ከሆነ ቅጣትን ሊሆን ይችላል ተብሏል ቅጣትን ሊሆን ይችላል ሁለተኛ እሷ መቆየቷ በሀይድ ሰዓት የተፈታች ሴት ባልዮ መመለስ አለበት ይመልስና እስከምትጠራ ይጠብቃል። እንደገና ሌላ ሀይድ አይታ አሁንም እስከምትጠራ ይጠብቃል ማለት ነው። ይሄ ነው ትእዛዙ። ማህፀኗ ንጹህ ለመሆኑ አሁን ሀይድ እያየች ምንም አይደለም፣ እርግዝ እንዳልሆነች ይታወቃል። ጡሁር እስከምትሆን ድረስ ይጠብቃል። ሀይዷ የሚጀምረው ዒዳው የሚጀምረው ከጥሁር ነው። ተግባባን አይደል? ጥሁሩ ነው የሚቆጠረው ከጥሁሩ። ለምሳሌ ዛሬ ተፈታ አንድ ሴት ዛሬ ተፈታች፣ ሀይድ ስታይ አንድ ተብሎ አንድ ጥሁር ተብሎ ይቆጠርላል። ልክ ሀይድ ስታይ አሁን ፈታትና ከደቂቃ በኋላ ሀይድ ብታይ አንድ ተብሎ ይቆጠርላታል። አለበለዚያ ጡሁር በግንኙነት ካደረጋትና የሆነ ነገር ካለ አይቆጠርላትም። በሀይድ ከፈታት አይቆጠርላትም። አይቆጠርም። ጡሁር አይባልም። ገና ትጠብቃለች ረጅም ጊዜ ይጨርስባታል ይፈጅባታል ማለት ሙሩ ዘዛት ዘዘው ፈሉራጅ ሀይ መልሳት ተመለም ሲካ ከጋያዘ ያቆያት ሀታ ተጥሁረ እስከምትጠራ ከነበረችበት ሀይ ተመተዒዶ እንደገና ሀይድ እስከምታይ ተመተጥሁረ ድጋሚ እስከምትጠራ ثم ان شاء ከፈለገ ከዛ በኋላ አንተ ከባዕድ ከዛ በኋላ ከፈለገ እሱ አድርጎ የያዛት ወይ ሻ ከፈለገ ጠለቀ ይፍታት ቀብለ አየመሰ ባይሆን ግንኙነት እንዳያደርጋት ይሄ ጦር እንዲቆጠርላት አንድ ጦር ተብሎ ማለት ነው ሶስት ሰላተ ተቁር ነው አይደል የምታየው ሶስት ጡሁር የሚባል ነገር እንድታይላት ማድረግ አለበት? ግንኙነት ሳያደርግ ነው። በዚህ ጡሁር ውስጥ ይፈታታል። ይሄ ጡር አንድ ተብሎ ይቆጠርላታል። ሀይድ ካለ ስትጠራ ሁለት፣ ሀይድ ካለ ስትጠራ ሶስት፣ እዚህ ሶስቱ ያልቃል ዒዳዋ ማለት ነው። አገባለች ሰላሰተ ቁሩ ያለውን ሀይድ ብለው የፈሰሩም አሉ እንደና አቡ ሐኒፋ ማለት ነው። ሶስት ጊዜ ሀይድ ማየት አለባት። ጡሩ ሳይሆን ሀይዱ ነው። ያ ከሆነ እድሜ ይጨርሳል። በጡህር ሰዓት ትፈታለች። ሀይድ ታያለች፣ ትጠራለች፣ ሀይድ ታያለች፣ ትጠራለች፣ ሀይድ ታያለች፣ ስትጠራ ታገባለች ማለት ነው። ደግሞ በአይድ ሆኖ ማግባትም ይቻላል። ችግር የለም። ግንኙነት እንትን አይፈቀድም። በጡህር ከተፈታች ለመካከል ላይ የሚታየው ስንት ሀይድ ነው? ሁለት ሀይድ ራሱ ይበቃታል። በጡህር ሰዓት ፈታት ግንኙነት ሳደግ በጦር ሰዓት ፈታት ሀይዳየች ጠራች፣ ሀይዳየች ጠራች። ሶስተኛው ላይ ያልቃል ማለት ሁለት ሀይድ ሶስት ገብቷችኋል? ፈትልከ ልዕደቱ ለቲ ይህች ዒዳ ናት። አመረላህ አላህ ያዘዘባት አንቱ ጠለቀ ለሀኒሳ ሴቶች እንዲፈቱ ያዘዘበት ዒዳ እንዲፈቱለት መፈታት አለባቸው። ፈጠልቁሁነ ፍቷቸው፣ ሊዕደትህነ ዒዳቸውን በአጭሩ እንዲቆጥሩ አድርጋችሁ ፍቷቸው የሚለው አያ ይህን ይጠቁማል እያሉ ነው። ሐዲሱ ሙተፈቅ አለይህ ወፊ ሪዋየት ሊሙስሊም ሙሩሁ ዘዘው ፈሊራጅአሃ ይመልሳል በአይድ ስለፈታት ነው ثم ሊጠልቅሃ ከዛ ይፍታት ጣሂረን ንጹህ እያለች አው ሐሚለን ወይ እርጉዝ ሆና ይፍታት እንጂ ምን ሆና መፍታት የለበትም ምን ሆና መፍታት የለበትም በሐይድ ሆና መፍታት ቢድዕይ ነው የቢድዕይ ተጥልቅ ነው ሐራም ደረጃ ያደርሱታል ሐራም ክልክል ነው ወፊ ሪዋየትን ኡኽራ በሌላ ሪዋያ ደግሞ ለልቡኻሪ ወሑሲበት عليك عبد الله بن عمر ዑመር ተጥሊቀተን ፍች ተደርጋ ታስባበታለች ፍች ተደርጋ ታስባበታለች። በምን በሀይድ ሰዓት የፈታትን ፍች ተደርጓል ይላል። ይህንን እንደሌላ አድርገው ሲነግሯቸው እነ ኢብኑል ቀይም እንትን ያሉ አይ አይሆንም ያሉ ይሄ መርፉዕነቱ አልተረጋገጠም። ቁሲበት ነው እንጂ ሐሰበሃ ረሱሉላህ የሚል መርፉዕነት ስለሌለው መርፉዕ ይሁን አይሁን ደግሞ እርግጠኛ ስላልሆን ትልቅ ደሊል ሊሆን አይችልም ብለዋል። ወሲበት ያለው ላኪን ሌሎቹ ሐዲሶች በጣም ጠንካሮች ናቸው። ሰነዱን በጣም ብዙ ነው። ሌሎቹ ደሊል ይሆናል። ወፊ ሪዋየት ለሙስሊም ቃለ ኢብኑ ዑመር አማ አንተ ጠለቅተሃ ዋሂደተን አንተ አንድ ፈታሃት አው ስነይን አው ስነተይን ወይ ሁለት ፈኢነ ረሱላላህ ሰለላሁ ዐለይሂ ወሰለም አንድን ፈታሃት ወይም አንተ ሁለትን ፈታሃት አለ። አማ አንተ ጠለቅተሃ ዋሂደተን አንድን ፈታሃት አው ስነተይን ወይ ሁለት ፈኢነ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም አመረኒ አዘውኛል። አን ኡራጅዐሃ እንድመልሳት አዘውኛል። አንድም ትፈታ ሁለትም ትፈታ መልስ ብለዋል ነብዩ ዐለይሂ ሰላቱ ወሰላም። ثم امسكها ከዛ አንተ ዘንድ አገግያት አቆያት ሐታ ተሂደ ኡኽራ ሌላ ሐይድ እስከምታይ አሁን ያለችበትን ሐይድ ትጥራና እንደገና ሐይድ አይታ ثم امهلها ከዛ አዘግያት አሁን ሁለተኛውን ሐይድ ማለት ነው እየገባችሁ ነው ሁለተኛው ሐይድ እስከምትጠራ ጠብቃት ሐታ ተጥሁረ ከሁለተኛው ሐይድ እስከምትጠራ ثم اطلقها ثم امهلها እንዳዘገያት እኔ እያለ ነው እና ሐታ ተጥሁረ እስከምትጠራ ድረስ እንዳዘገያት ثم امسكها ከኋላ አመረኒ አን ኡራጂዐሃ እንድመለሳት ثم امسكها እንዲይዛት እኔ ጋር እንዳቆያት ሐታ ተሂደ ኡኽራ ሌላ ሐይዳይታ ثم امهلها امهلها ከዛ ላዘገያት ሐታ ተጥሁረ እስከምትጠራ ድረስ ልጠብቃት ثم اطلقها ከዛ ልፈታት قبل ان امسها ከመንካቴ በፊት ይላል ግንኙነት ከማድረግ በፊት እንድፈታት ይህን አዞኛል ወአማ አንተ ጠለቅተሃ ሰላተ ሶስት ከፈታህትማ ፈቀድ አፈይተ ረበከ ጌታህን ወንጅለዋል። ቢማ አመረከ ቢህ ምን ጠላቅ ምርአቲክ ጌታ ያዘዘህን ፍች ተሸጋግረህ አልፈሃል። ሶስት ጊዜ አይፈታም። ስንት ጊዜ ነው የሚፈታው? ሁለት ጊዜ ነው የሚፈታው። ሁለት ጊዜ በላይ ምክንያቱም ምን እና ሌላ ባል እስከምታገባ ድረስ አትበቃም። በጣም አደጋ ውስጥ መግባት ይሄ ማዕሲያ ነው። ሶስት ጊዜ መፍታቱ በጣም እንትን እና ለማንኛውም እዚህ ቦታ የተፈለገው ምንድነው? በሀይድ ሰዓት የተፈታችን ሴት መመለስ እና ምን ይደረጋል ማለት ነው? በሀይድ መፍታት ክልክል ነው፣ ሐራም ሚስቱ በሀይድ እያለች አንድ ሰው መፍታቱ ክልክል ነው። ወይ ጡህር ሁና ወይ ሐሚል እርጉዝ ሁና መፍታ እስከ ምን ሰዓት ይጠብቃል? በሀይድ ከፈታ ይመልስና ምን ይጠብቃል? እስከምጠራ ከዛ ሀይድ እስከምታይ ከዛ እስከምጠራ ከዛም በኋላ ከፈለገ ያስቀራት ከፈለገ ይልቀቃል። ግንኙነት ማድረግ የለበትም። ንጹህ መሆኗ የተረጋገጠ እንደሆነ ማለት ነው። እርጉዝ ሆና እንዳለ ምክንያቱም ሄዳ ልታገባ وفي رواية أخرى بليلة زجبا قال عبد الله بن عمر عبد الله بن عمر من الال فردها علي بني لا يملسوات النبي عليه الصلاة والسلام ولم يرها شيئا ግን ምንም ብሎ አልቆጠሩትም ምንም ከምንም አላ ምንም በምንም አይነት አላዩትም ነብዩ ይችንም ደሊል አድርገዋል ኢብኑል ቀይም ወለም የራሃ ሸይአን ነብዩ በምንም አይነት መልኩ አላዩአትም ማለት ፍች ብለው አልቆጠሩብኝም ማለት ነው ብለው የፈሰሩ አሉ። ለዚህም እነ ኢብኑል ቀይም ይሄንን ወለም የራሃ ሸይአ ነብዩ በሀይድ ሰዓት የፈታሁትን ፍች ከምንም አልቆጠሩትም ማለቱ ፍች ተብሎ አይቆጠርም ለሚለው ደሊል ይሆናል ብለው አምጥተውታል ኢብኑል ቀይም። ሻፊዒይ ደግሞ ولم يرها شيئا ማለት አይ ሰዋብን ተብሎ የሚቀበል ይችላል ትርጉም ولم يرها شيئا ይህን የኔን ፍች በሀይድ መፍታቴን ትክክለኛ መሆኑን አላዩትም ነብዩ። ይህንም ትርጉም ይቀበላል። ሐዲስ ደግሞ إذا دخله احتمال فلا يكون للاستدلال አንድ ሐዲስ احتمال የተለያዩ ትርጉሞችን የሚቀበል ከሆነ ለአንድ መረጃ ሆኖ መከራከሪያ ሆኖ ሊቀርብ አይችልም። ብዙ ትርጉሞችን የሚቀበል ከሆነ ወለም የረሃ ሸይአን ያለው ከፍቻ አልቆጠሩትም፣ ወለም የረሃ ሸይአን ትክክለኛ መሆኑን አልቆጠሩትም ሊሆን ይችላል። ሁሉንም ይቀበላል። ወቃል ኢዛ ጦሁረት ኢዛ ጦሁረት ኢዛ ጦሁረት ከጠራች በኋላ ፈሊጦልቅ ይፍታል አውሊየም አውሊዩምስክ ወይ እሱ ጋር ያስቀራል የያዛት ማለት ነው ያስቀራል ከሁለት አንዱ መልቀቅ ከፈለገ ይፍታት ከፈለገ ያስቀራል ግን በሀይድ ሰዓት መሆን የለበትም ፍቺ ማለት ነው ምንድን በሀይድ መሆኗን እሷ መናገር አለበት። መናገር አለባት፣ መጠየቅም አለበት። ሐራም ነገር ላለመስራት ጥንቃቄ ለማድረግ መጠየቅ አለበት። ሁከታት ማለት ማየት እና ካልሆነች ልዩነት ስላለው መጠየቅ አለበት። መለያየት ማለት እኮ ከብዙ discussion በኋላ ተነስቶ አንድ ሰው በብስጭት ፈታውሽ አይደል። ስለዚህ መጠየቅ ይጠበቅበታል ማለት ነው። ፍቺ ይሆናል ፍቺ ይሆናል። አንድ ፍቺ ተብሎ ይቆጠራል። ሀታ ራሱ ከዛም በኋላ እንደገና ተገናኝተው ሁለት ጊዜ ሊፈታት ሶስት ይሆንበታል ማለት ነው። ይቆጠራል ማለት ስለዚህ ነው። እርጉዝ ሆና መስጣት አዎ እርጉዝ ሆና መስጣት ይህ ይቻላል አይቻልም አይደለም አማራጭ ነገር ከጠፋ ይቻላል በአይድ ሰዓት ሆና ይካ እንጂ ተባለ እሱ ራሱ ፍቺ ይሆናል እርጉዝ ሆና መስጣት ይቻላል ለእርግዝናው ትጠየቃለህ ሂሳብ አለብህ ለልጅ ሲወለድ ማለት ነው ለፈጣት ይችላል የፈጠረው ሌላ አማራጭ ጠፍቶ ነው ማለት ነው። እርጉዝ ጋር መፋታት ማለት ምን አይነት ደረጃ እንደደረሱ ከቤት ውጭልኝ ይሄ ኪናን ኪናኑ ከቤት ውጭ ወደ ቤተሰብ ሂጂ፣ እቃሽን ይዘሽ ሂጂ፣ ከቤት ውጭ ፊት ያለይሽ ምናምን የመሳሰለ ይሄ ኪናያ ከነየተበት ፍች ፍች ነው የሚሆነው። ካልነየተበት ደግሞ ሌላ ወሬ ነው የሚሆነው። እነዚህ ኪናዎች ናቸው። ጠለቅቱኪ፣ ፈታሁሽ፣ ሰራህቱኪ የመሳሰለውን ከተናገረ ግልጽ የሆኑ አረብያዎች እዛን ጊዜ ፍች ይሆናል። አንዳንድ ጊዜ ሴቶች ይላሉ ይባላል። ምን ያደርጋሉ? ጸጉሬን ፍታኝ ይሉትና ባላቸውን ጸጉሯን ይፈታትና ፈታኸኝ? አዎ ፈትቼሻለሁ ይላታል። እቤቷ ትሄዳለች ይባላል። ይሄ አይቻልም። መፍታት ይቻላል። የአይነት ያልነየቱትን ነገር ጥራት ያጥሩ። ግልጽ ከሆነ ግን ጠለቅቱ ሲ ሰራህቱ ሲ የሚመሳ የመሳሰሉት አቤት ምን እርግዝና ብቻ አይደለም በመካከላቸው የሆነ ነገር መረጋጋት እንዲኖር ሊሆን ይችላል። አጋጣሚ ረጋ ብሎ አብደላህ ብን ዑመር ቆም ብሎ አስቦ የመጀመሪያው ሀይድ ስትጠራ በዚህ ጦር ሰዓት ግንኙነት አይደል ፈትሻለሁ ሊል ይችል ነበር። ጦር ለእንትን ለማህፀን ንጽህና ከሆነ ግን ለዚህ ብቻ ላይሆን ይችላል። አላህ እንደ ቅጣትም ሊሆን ይችላል ብለዋል። ሶስት ጊዜ በአንድ ጊዜ ይጠራል፣ ይታወቃል። ለማህፀን ብቻ ከሌላ ዓለም አርግዟ ከመጀመሪያ ከፈታት ባለው ዓለም አርግዟ በአንድ ጊዜ እንትን አንድ ጊዜ ሀይድ ሲመጣ ይታወቃል። ብዙውን ጊዜ ማለት ነው። እርጉዞችም ሀይድ ላይ ይችላሉ፣ ሀይድ ላይ ይችላሉ። ግን የተወሰነ ይታወቅበታል። ولكن ሶስት ጊዜ ሰላሳ ተቆሮ ብሎ ነው አላህ ያስቀመጠው። ቁጥሩ ተቀምጧል። ለዛ በሂክማ ሂክማውን ብቻ ፈስረን አንዴ ሂክማ ብቻ ከሰጠን እኮ ከሂክማው ጋር ብቻ እንጓዛለን። አሃ እንደዚህ ከሆነ አንድ ሴት አለማርገዝ ማርገዟ አንድ ሀይድ ስታይ ራሱ አለማርገዟ ከተደረገ አይደል ሁለተኛ ሀይድ ሶስተኛ ሀይድ ለምን አስፈለገ ልንል እንችላለን ሂክማውን አንድ ነገር ብቻ አድርገን ካየን ሂክማውን ብቻ ይዘን እንደምን ሁሉዕ ምንድን ነው እ መጀመሪያ ሁሉ የተደረገችው በእስላም ማና ማናቸው እ ማና ማናት አይዛና ሳቢት ብኑ ቀይስ በሀይድ ምስትን የፈታው ማን ነው? እሺ ፍቺ ተብሎ ይቆጠርበታል። እብን ተይሚያ እና እብን ቀይ ምን ብለዋል አልኳችሁ? ፍቺ ሳይሆን ምንድነው ፈስኸ ነው ማፍረስ ነው የሚባለው እንጂ ፍቺ አይባልም ብለዋል። ወላኪን ጅምሁር አልዑለማ ይፈታል ያለ ይህንን ነው ራጂህ አድርገው ዑለማዎች የሚወሰዱት። كذلك الشيخ الألباني وعن ابن عباس رضي الله تعالى عنهما قال عبد الله ابن عباس من يلالو كان الطلاق ፍች ነበረ على عهد رسول الله صلى الله عليه وسلم በነብዩ ዘመን ነበረ ፍች ወአቢ በክርን በአቡ በክርም ዘመን ወሰነተይኒ ለሁለት ዓመት ምን ኺላፈቲ ዑመር በዑመርም ኸሊፋነት ዘመን ለሁለት ዓመት ያክል ነበረ። ጦላቁ ሰላት ሶስት ጊዜ መፍታት ዋሂዳ እንዳንዲታሰብ ነበር። ሶስት ጊዜ መፍታት እንዳንድታሰብ ነበር። በነብዩም ዘመን በአቡበክርም ዘመን በዑመርም ራሱ ለሁለት ዓመታት ያክል ፈቃለ ዑመር ዑመር እንዲህ አለ እነናሰ ሰዎች ቀድ ስተዕጀሉ በጣም እየፈጠኑ ነው እየተጫወቱ ነው ሲአምሪን በጉዳይ ካነት ለሁም ፊ አና ረጋ ማለት በነበረባቸው ጉዳይ ላይ በጣም እየፈጠኑ ነው ፈለው አምበይናሁ አለይህም በእነሱ ላይ ብናጸናባቸውና ብናጸድቅባቸው ጥሩ ነው ትንሽ ሊገሰጹ ይችላሉ አለና ፈአምባሁ አለይህም በሰሐብዮች ላይ በዘመኑ በነበሩ ሰዎች ላይ አጸደቀባቸው። ሶስት ጊዜ ፍችን ማለት ነው። ሶስት ጊዜ ፈትቼሻለሁ፣ በቃ ሂጂ፣ ሶስት ጊዜ ፈትቼሻለሁ የሚል ነበር። በፀጉርሽ ልክ፣ የአደድ ነባት፣ በእጽዋት ልክ፣ በዛፎች ልክ፣ ምድር ላይ ባለ በባህር ልክ፣ በምን ልክ ፈትቼሻለሁ፣ ታሞ በበራሪ ቁጥር ፈትቼሻለሁ። እንደዚህ አይነት ምግብ ይናገሩ ነበር፣ ዘግናኝ ነበር እና መጨረሻ ላይ ዑመር ቀድ ሰዎች ቀድ ስተዕጀሉ በጣም እየፈጠኑ ነው። ፊ አምሪን ካነት ለሁም ፊህ አና በጣም መረጋጋትና ቀስ ብለው ማስኬድ ባለባቸው ነገር ላይ እየፈጠኑ ነው። ፈለው አንበይናው ብናጸድቅባቸው ሶስት ፈትሽታሎችን ሶስቱም ቢፈታበት እኮ ጥሩ ነው አሉ። ፈአንባሁ አለይህም አጸደቀው ማለት ነው ዑመር በዘመኑ ረዋሁ ሙስሊም ሙስሊም ዘግቦታል። እዚህ ላይ ብዙ ሰሓቢዮችና ብዙ ታቢዕዮች ሶስት ጊዜ ፈትሻለሁ ካለ አንድ አካል ሶስት ጊዜ ይፈታበታል ብለዋል። في مجلس واحد ሶስት ጊዜ ፈትሻለሁ ካለ ሶስቱም አይቆጠርበትም የሚሉ ሰሐቢዎችም አሉ። ለምሳሌ እነ አብዱራህማን እብኑ አውፍ እነ አሊ እነ አብደላህ ብን መስዑድ የመሳሰሉት ሶስት ጊዜ አይፈታም ብለዋል። አንድ ቦታ ላይ ሆኖ ሶስቱንም ጊዜ ፈትሻለሁ ግን ሶስት ጊዜ ሳይሆን አንድ ጊዜ ነው የሚፈታበት። የእብኑ ተይሚያ አያቱ አብዱሰላም እብኑ ተይሚያ የሚባሉት ፈትዋ ይሰጡ ነበር። ሴራን በሚስጥር ፈትዋ ይሰጡ ነበር። አንድ ሰው አንድ ቦታ ላይ ተቀምጦ ሶስቱንም ፈትቼሻለሁ ግን አንድ ጊዜ ነው እንጂ ሶስት ጊዜ አይፈታም ብለው ፈትዋ ሰጥተው ነበር። سرا ማለት ነው በሚስጥር እብኑ ተይሚያ ራሳቸው ሲመጡ ደግሞ جهرا بين الأمة በኡማው መካከል ቀጥታ direct ፈትዋ ሰጡ ነበር። በዚህ የተነሳ እስር ቤት ገብተዋል እብኑ ተይሚያ በዚች መስአላ ሶስት ጊዜ አንድ ሰው አንድ ቦታ ላይ ተቀምጦ ሶስት ጊዜ ፈትሽሻለሁ፣ አራት ጊዜ፣ አስር ጊዜ፣ መቶ ጊዜ ፈትሽሻለሁ ቢል አንድ ጊዜ ብቻ ነው የሚፈታበት የሚለውን ይህን ተናግረው እስር ቤት ገብተዋል። ጀህረን ይናገሩ ነበር። አያታቸው ደግሞ በሚስጥር ቀስ ብለው ለአንዳንድ ሰዎች ነበር የሚነግሩ ስለ እና ራጅህ የሆነው አይፈታም ሶስት ጊዜ ምንም ምን ይላሉ? ፈትቼሻለሁ ፈትቼሻለሁ ፈትቼሻለሁ ሲል አንድ ሰው አንድ ጊዜ ብቻ ነው የሚፈታው። መጀመሪያ ፈትቼሻለሁ ሲል ሚስቱ አይደለችም ከዛም በኋላ ሚስቱ ያልሆነ ሴት እየፈታ ስለሆነ አይቆጠርም። ሁለተኛ ይሄ ሐዲስም ራሱ በነቢዩ ዘመን በአቡበክር ዘመን በዑመርም ዘመን ለሁለት ለሁለት ዓመት ያክል ሶስት ጊዜ አንድ ሰው ሲፈታ አንድ ተብሎ ይታሰብ ነበር ከተባለ ከዛም በኋላ ዑመር ሰዎችን ለመምከርና ሰዎችን ለመቆጣት ለመገሰጽ አደረገው እንጂ ነገሩ ይጸድቃል ይጸናል ማለት አይደለም። ራሱ ደሊል ይሆነናል። ደግሞ ዑመር ሙኻለፋ ማንም አካል እነሱ ጋር ሙኻለፋ ተፈጠረ ምን ይደረጋል? ይቀደም ቀውሉ ነብይ ሰለላሁ ዐለይሂ ወሰለም የነብዩ ንግግር ይቀደማል። ሰሒህ መራጃ አድርገው የሚሄዱት ያለ እሱም ራሱ አውቋል። እሱም ያውቃል። በሱም ዘመን ራሱ ለሁለት ዓመት ያክል የሚያጸድቅባቸው ቃዚ ቦታ ሆነ ቦታ ሆነ ቦታ ቢቀርቡ በሶስት ይሳተብባቸዋል። ሁሉም ከዛም በኋላ ምን ይደረጋል? ምን ያደርጋል? ይቆጠባል ከዚህ ፍች ማለት ነው። ለዛ ነው እንጂ አንድ ሰው ሶስት ፍች ፈትሻለሁ ቢል ሚስቱን አንድ ፍች ብቻ ነው የሚፈታው። ሀዳሁ ራጅ ገባችኋል? አሪፍ አንድ ጊዜ አይ የለም ፈታሁሽ ፈታሁሽ ፈታሁሽ ይላል። ሶስቱንም ለያይቶ ማለት ነው። ሶስት ጊዜ ፈታሁሽ በአንድ ቃል ምራፍ ሶስቱም ተመሳሳይ ነው። ሁሉም ተመሳሳይ ናቸው። በአንድ ጊዜ ሶስት ብቻ ይገኝ። ያው ተፍሪቅ አለበት ዑለማዎች መካከል ፈታሁሽ ፈታሁሽ ፈታሁሽ የሚለው ቃልና ሶስት ጊዜ ፈታሁሽ ይለያያል የሚሉት ራሱ ፈታሁሽን ይስዋቶንም ከዛም በኋላ ፈታሁሽ ፈታሁሽ ፈታሁሽ የሚለው አይቆጠርለትም። ሶስት ጊዜ ፈታውሽ ግን የሆነ ቃል እንትን አለው ይላሉ። ወላኪን በሐዲሱ በእንትኑ ከሄድ ሶስት ጊዜ ፊት ጠላቁ ሰላት ዋሂዳ አንድ ብቻ ነው የሚታሰበው። راجع الجوزر وعن محمود بن لبيد رضي الله تعالى عنه قال أخبر رسول الله أخبر رسول الله صلى الله عليه وسلم يا الله ملاك سنيا تنجرك هو محمود بن لبيد ابن أبي رافع الأنصاري بالأشعري ولد عن عهد رسول الله صلى الله عليه وسلم بنبي زمن يتولده قال البخاري له صحبة صحابي جنيلال وقال أبو حاتم لا نعرف له صحبة صحابي جنيلال ناوك أن سلسوا إلى أبو حاتم ذكره مسلم في التابعين مسلم راسه كتابعي وشترتان يمجبه وكان من العلماء فتال الله علماء وشترتان دون البر بجد أنا سجل سامة هجران ما نمي بالو سوية محمود بن لبيه جزيلا الحمد لله والحديث يدل على أن الطلاق الثلاث إذا أوقعت مجموعة إذا أوقعت مجموعة وقعت واحدة ሶስት ጊዜ ፈታውሽ ካለ በአንድ በተመሳሳይ ሰዓት አንድ ሰው ከፈታ ሚስቱን ስንት ተብሎ ይቆጠራል? አንድ ተብሎ ነው። ወክተለፈ الناس في الأربعة مذاهب ወደ አራት ተከፋፍለዋል። ቃለ ጅምሁር ምን الأئمة الأربعة والسبعين አራቱ አኢማዎችና ሌሎች የቃው ሰላት ሶስቱም ይወድቃል ያለ ወላ ያልቃለው ሐቁ ረጃዓ ጭራሽ መመለስ ብሎ ነገር ስጋ የለም። ሐታ ተንኪሐ ዘውጅን ገይረ ካታገባ መመለስ አይችልም። አራቱም አኢማዎች ጅምሁር ዑለማ አንድ ሰው ሶስት ጊዜ ፈታዎች ካለ ሶስቱም ይፈታል ብለው ነው ያሉት። وقال الطائفة عند أبو دين دمو تقع واحدة الرجعية عند في السنة وهو الذي كان معمولا به في العصر النبوي بنبي زمن في السراء نبرو في طائفة يتناجر አራቱ አይማዎችና ጅምሁር ዑለማ የተናገሩት ሳይሆን የትኛው ነው በነብዩ ዘመን ሲሰራበት የነበረው ሶስት ፈትቻለሁ ግን አንድ ፍች ነው የሚሆነው ያለው ወስዲቅ ወስዲቂ በሁለቱም ትግጥየ ዘመን ራሱ ይሰራ ነበር። አተገየረ ዑመር ዕቁበተ ሊናስ ለሰዎች ቅጣትን ይሄን ያደረገው ኢጅቲሃድን ኢጅቲሃድ አድርጎ ነው። ይሄን ነገር ብናጠናው እኮ ወይንም ደግሞ ብናጸድቀው ሰዎች ትንሽ የሆነ ጻፋቸው ላይ እንትን ሊኖሩ ይችላል የሆነ gap ሊሉ ይችላሉ። ምክንያቱም ረጋ ማለት ባለባቸው ነገር በኒካህ ላይ ልትጫወታሉ። ፈትሽሻለሁ ፈትሽሻለሁ፣ በፀጉርሽ ልክ ፈትሽሻለሁ፣ ሶስት ጊዜ ፈትሽሻለሁ፣ እኔ እናንተ አንገናኝም ምናምን የሚለው እንት ወለዲ አካባቢ ኢብኑ አባስ ኢብኑ አባስም ሶስት ጊዜ አይፈታም ብሏል። ዙበይርም እንደዚሁ ዙበይር ብኑ አዋል ታላቁ ሰሃቢ አብዱራህማን ኢብኑ አውፍ አልይም፣ አብደላህ ብን መስዑድም ከታቢዕዮች ደግሞ ኢክሪማ፣ ጣውስ ወገይሪም እነዚህ ሁሉ ሶስት ጊዜ ፈትቻለሁ ቢል አንድ ሰው አንድ ሆኖ ነው የሚከሰተው የሚሆነው ነው። ለውራጅ አድርገው የሚወሰዱት ይሄንን ነው። አራቱ አይማዎችና ጅምሁር ዑለማ ግን የቱን ነው የደገፉት? ዑመር መጨረሻ ላይ የተናገረውን ሶስት ይወድቃል ያለው ነው። ደግሞ ከሐዲስ ጋር ከደል ጋር ነው። وأفتى بعض أصحاب مالك وبعض الحنفية وبعض أصحاب أحمد وهو مذهب محمد بن إسحاق صاحب المغازي እነዚህ ሁሉ እንትን ነው ሶስት ጊዜ ፈትሻል ያለ ሰው አንድ ጊዜ ብቻ ነው የሚፈታበት። ወይ ዛሬ ጀማዓቱን ይመሻይኹ ቁርጡባ የቁርጡባ መሻይኾችን በዚሁ ላይ ነው ሄዱ። ቁርጡባ የምትባለው ሲቪያ ታውቃላችሁ? ሲቪያ ባርሴሎና ምናምን የሚባለው ያለበት ስፔን ግዛት ናት ቁርጡባ የምትባለው። ማን በመባል ነበር የምትታወቀው እ ማን ነበር ምን አንደሉስ ተዛቀላ አንደሉስ ቁርጡባ የቁርጡባ ዑለማዎች ታላላቅ ዑለማዎች እነ መሐመድ ብን ሐዝም እዛ ቁርጡባ የስፔን ግዛት ናት። ሲሪያ ግልጽ ነው። وعن محمود بن لبيد رضي الله تعالى عنه قال أخبر رسول أخبر رسول الله صلى الله عليه وسلم عندي ሰው ሶስት ጊዜ ይፈታል። ስንት ጊዜ ይፈታበታል? አራት አይማዎች ምንድን ነው የሚሉት? አንድ ሰው ሶስት ጊዜ ይፈታል እ ጅምሁር ዑለማ ምንድን ነው የሚሉት? ሶስት ጊዜ ይፈታል። ራጂው የትኛው ነው? አራቱም አይማ ስለተስማሙ አንድ ነገር ምን አይሆንም? ራጅ አይሆንም። አራቱም አይማዎች ስለተስማሙ ራጅ ነው የሚያደርገው። እነ ኢብኑ ማን ነበር የተገረፈበት ያልኩት? ዑዚ በዚህ መስአላ ابن ተይሚያ አያቱ በድብቅ ፈትዋ ይሰጡ ነበር። ነገሩ ጉልህ ከመሆኑ በፊት ابن ተይሚያ ደግሞ በጣም ጀሪ ነው፣ ደፋር ነው። በጣም ፍርሃት ብሎ ነገር የለው። ገርም ሰውዬ ነው ቃለ ኡክቢረ ረሱሉላህ ሰለላሁ ዐለይሂ ወሰለም አረጁልን ጠለቀ ምርአተሁ ነብዩ ተነገራቸው። አረጁልን ስለሆነ ሰው ጠለቀ ምርአተሁ ሚስቱን ስለፈታው ሰውዬ ሰላሰተ ጥሊቃትን ጀሚዓን ሶስቱን ፍች ፈታት ሲሏል። ፈቃለ ፈቃመ ገድባን ነብዩ ተነሱ ቆሙ። በጣም ተቆጥተው ፈቃመ ብድግ አሉ። ገድባን በጣም ተቆጥተዋል። ثم قال እንዳሉ አይልዓቡ ቢኪታቢላህ አይልዓቡ ቢኪታቢላህ በአላህ ኪታብ ይጫወታል። ወአነ አይልዓቡ ቢኪታቢላህ በአላህ መጽሐፍ በቁርአን ትጫወታላችሁ። ወአነ በይነ አድሁሪኩም እኔ መካከላችሁ እያለሁ አሁን መካከላችሁ እያለሁ በአላህ ቁርአን ትጫወታላችሁ። ፈተቃመ ረጁልን አንድ ሰው ተነሳና ፈቃል ያ ረሱላላህ አላቸው። አላአክቱልም ልግደለው አላቸው። የረሱልን ቁጣ አይሰሙ እንዴት በጣም ከተበሳጩ ያረካቸው ማለት ይሄ ሰው እንደዚህ ከተቆጡበት መጥፎ ሰው ነው፣ ይሄን ሰው መገላገል አለብን ብሎ ነው። ረዋሁ ነሳኢ ወርዋቱሁ ትቃ መውቶቁን ታማኞች ናቸው ዘጋቢዎች። ሶስት ጊዜ ለምን እንደዚህ መናገር አልነበረበትም። ስንት ጊዜ ነው መፍታት ያለበት? አነ አንድ ጊዜ ነው መፍታት ያለበት። ሐታ ራሱ አልሐዲሱ ደሊሉን በይነ አላ ሑርመቲ ሰላት አሰላት ደፍዓትን ዋሂዳ ሶስት ጊዜ መፍታት ሐራም ነው፣ ክልክል ነው መናገሩ ቃሉ ግን አንድ ነው የሚሆነው። ሶስት ጊዜ ይወድቃል አላሉ። ሶስቱም ሶስቱን ፍች ይገኛል አይደለም ያሉት፣ ግን እንደ ደፍሮ ሶስቱን ጭራሽ አልፈልግም ማለት ሶስት ጊዜ መፍታት ማለት የሞራል ጨዋታ እኮ ነው። ሶስት ጊዜ መፍታት ሶስቱንም ፈትቼሻለሁ፣ አንቺ ጋር ድጋሚ መገናኘት አልፈልግም አይባልም። ቀይ አይባልም። ቃሉ ዘግናኝ ነው። ስለዚህ ነብዩ በጣም የተቆጡት እነዚህ ነው። ለምን በሰው ሞራል ላይ ለምን ምን ነካው? ቁርአን ነው። በዛን ሰዓት እሷን ለእሷ ያለውን ጥላቻ ወይንም ደግሞ ለእሷ ያለውን አመለካከት ሳይሆን ማየት ያለበት አላህ ጋር የሚያጋጥመውን ነገር ነው። ቁርአን ምን ብሏል፣ ሐዲስ ምን ብሏል ነበር ማሰብ የነበረበት። እዚህም ነው ነብዩ ተቆጡት። ኡኽቢረ ረሱሉላህ ሰለላሁ ዐለይሂ ወሰለም ተነገራቸው። አረጁልን ጠለቀ ምርአተው ስለ አንድ ሰው ሚስቱን ስለፈታ ሰላሳ ተጥልቃት ሶስት ፍቾችን ጀሚዓን ሶስቱንም ሙሉ በሙሉ ፈቃመ ገድባን ነብዩ ተቆጥተው ተነሱና ثم قال ቢኪታብ አዩልዓቡ ነው አለ አዩልዓቡ አዩልዓቡ ነው። አየልዓቡ ከሆነ ይጫወታልን ይሄ ሰው ማለት ነው። አዩልዓቡ ቢኪታቢላህ በአላህ ቁርአን እንደዚህ ይጫወታል እንድነዋል ይጫወቱበታል ሰዎች ለምን ወአነ በይነ አዝሁሪኩም እኔ በመካከላችሁ እያለሁ ሐታ ቃመ ፈቃለ ያ ረሱላህ ወአን ኢብኒ አባስ ረዲየላሁ ተዓላ አንሁማ ቃል ፍቱ ተገኝቷል ወአን ኢብኒ አባስ ረዲየላሁ ተዓላ አንሁማ ቃል ጠለቀ አቡ ሩካና ኡመ ሩካና روكان አቡ ሩካን ይህን ዘገባ ትንሽ ይቃወሙታል። ሼህ አብደላህ አልበሳም አቡ ሩካና ሳይሆን እያንዳንዱ ንስኻ ላይ ያየሁት ሩካና የሚል ነው። አቡ ያለው ተጨማሪ ነው ይላሉ። ሩካና የሚለው ነው ሰሒሁ ብለው ነው ማለት عن عبد الله بن عباس رضي الله تعالى عنه قال طلق أبو ركانة أم ركانة أبو ركانة أم ركانة لققات فتات فقال له رسول الله صلى الله عليه وسلم نبي قال راجع امرأتك ሚስትህን መልስ አለው فقال እንዲህ አላቸው اني ጠለቅተዋ ሰላተን ሶስት ጊዜ እኮ ነው የፈታኋት አላቸው። ቃለ ቀድ አሊምቱ አውቄያለሁ፣ ራጅዕሃ መልሳት አውቄያለሁ፣ መልሳት አለ። ስንት ጊዜ ፈቷት? ስለዚህ ደሊሉ የማን ነው ጠንካራ? ሶስት ጊዜ ቢፈታም ስንት ጊዜ ነው የሚወድቀው ማለት ነው? አንድ ፍች ነው ማለት ነው። ደሊሉ ዋዳህ ነው በጣም አራቱ አይማዎች ግን የዑመርን መጨረሻው እድሜ ላይ ያስተላለፈውን መልእክት እሱን ነው ራጅህ አድርገው ኡማው አሁንም እንደተቆጠረ እንዲቀጥል ብለው ነው የተናገሩ እንጂ ከደሌል በኩል ይሄንኛው ነው እነ ኢብኑ ተይሚያ የሄዱበት መዝሀብ ነው። አሪፍ አሪፍ ኢጅቲሃድ ዑመር ነው። ከምኑ ተነስቶ ነው እሱ ያደረገው? ለመካለፍ አይደለም። ድርጊቱ በዛው ቢቀጥል ኖሮ በነብዩ ዘመን የነበሩት ሰዎች እንደዚህ በጣም አልፈጠኑም በብዛት። በዑመር ዘመን የነበሩት በጣም ሲፈጥኑበት ይህንን ነገር አወጣ፣ ህጉን ማለት ነው። ኢጅቲሃድ ምን ሆነ? ኢጅቲሃድ ምን ሆነ? ኢንሰህ አልሐዲስ ማለት ነው። والأثر أيضا صحيح ولكن إن صح ኢጅቲሃድ ነው ለተዕዲብ ብሎ ያወጣው ለዚህም ነው አቁሉ ለኩም ቃለ ረሱሉላህ ወተቁሉነ ቃለ አቡበክር ወዑመር ክልክል ነው ነብዩ አለይሂ ሰላቱ ወሰላም ያሉት ሌላ ከነብዩ ንግግር ጋር የሰሃባ ንግግር ከተቃረነ ማንን እንከተላለን ነው የሚሉት የነብዩን አለይሂ ሰላቱ ወሰላም የታቢዕይና የሰሃባ ከተቃረነ የሰሃቢዮችን እናስቀድማለን ከሰሃባ እርስ በርሳቸው ከተቃረኑ ራጂህ የሆነውንና በጣም ጠንካራ የሆነም በዕልም ላይ የሆነውና ሌሎች ደጋፊ ያሉትን ሰሃቢ እናስቀድማል ሁጃ ይሆናል ከተባለ ማለት ነው ወቀውሉ ራጃ በእንትኖች ላይ ያለው ማለት ነው የሰሃባ ንግግር ሁጃ ይሆናል ማለም ይኻሊፍ ነፍሰ ከሐዲስ ከቁርአን ጋር ካልተቃረነ ከሐዲስ ከቁርአን ጋር ከተቃረነ ግን ራጅ ይሆናል ለምን እንትን ሁጃ ይሆናል ሁጃ ይሆናል የሰሃባ ንግግር ከነፍስ ጋር ከተቃረነ ከነብዩ ንግግር ጋር ወይንም ከቁርአን ጋር አይያዝ ሶስት ጊዜ ነው የፈታኋት አላቸው። ቀድ አሊምቱ አውቄያለሁ መልሳት አሉ። ረዋሁ አቡ ዳውድ ወፊ ለፍዝ ለአህመድ ጠለቀ አቡ ሩካነተ እምርአተሁ ፊ መጅሊስ ዋሂድ አንድ ቦታ ላይ ሰላተን ሶስት ጊዜ ፈታትና ፈሐዚና አለይሃ በጣም ተገዘ። በጣም ሶስት ጊዜ በመፍታት ፈቃለ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ እንዲህ አሉ ፈኢነሃ ዋሂዳ አይዞህ አንድ ነው ፍቺህ አሉ። ወፊ ሰነዲሂማ እብኑ እስሐቅ አለ ወፊሂማ ቃል ሐዲሱ ጥያቄ አለበት። ጥያቄ ምልክት ውስጥ የሚገባ ሐዲስ ነው። አንደኛ ረካ ካለትም አለበት አንድ ብለው ነው የቆጠሩት አይደል እንቀጥል ወቀድ አቡ ዳውድ ሚን ወጅህ አኸር በሌላ አቅጣጫ አቡ ዳውድ አህሰነን ከዚህ በተሻለ መልኩ ዘግቧል ምን ሩካን አጠለቀ ምርአተው አባ የሚለው ተስሒህ ነው ተብሏል አንዳንድ ሰዎች የጨመሩት ነው እንጂ አብ ያለው አይጨመርም ነው የሚሉት ሩካን አነ ሩካነ ሩካን አጠለቀ ምርአተው ሶሃይማ ምርአተው ሶሃይማን ፈታት አልበታ ሙሉ በሙሉ ፈታት አልበታ የሚለው ቃል ሌላ ቦታ ዋሂዳ አልበታ ማለት ሶስት ጊዜ እንደማለት ነው። በቃ ካሁን በኋላ ላይገናኙ ቁርጥ ያለ ፍች ማለት ነው። በታ ማለት አልበታ ያለቀለት ማለት ነው። ያለቀለት ፍች ፈታ ፈቃለ ወላሂ ማ አረድቱ ቢሃ ኢላ ዋሂዳ ብሎ ተናገረ ነብዩ ፍስከ ወላሂ አንድ ብቻ እኔ አስቤ ነው እንጂ ሶስቱንም አስቤ አይደለም የፈታዋት አላቸው። ፈረዳ ኢለይሂ ሰለላሁ ዐለይሂ ወሰለም ነብዩ መለሱለት። ስለዚህ ንያ ያስፈልጋል ሶስት ጊዜ ከፈታ አንድ አስቤ ነው አለ አሁንም ሶስት ጊዜ የፈታ ሰው ሶስት ካሰበ ሊወድቅ ይችላል የሚል ጥያቄ ያስነሳል። እኔ አንድ አስቤ ነው ሶስቱንም ተናገርኩኝ ዳምጩም አንድን ያሰብኩት ሲላቸው ፈረደ ኃይለ ምን ሰለላሁ ዐለይሂ ነብዩ መለሱበት። አልበታ ሶስት ጊዜ መፈታትን ያስይዛል። ከኋላ ሰላተን የሚል አለ እንደ ፈታት ያስይዛል። ፈኢንሃ ዋሂዳ ብለው ነብዩ አለይሂ ሰላቱ ወሰላም ነግረውታል። አልበታ ቢሆንም እንኳን አንድ ጊዜ አልበታ፣ አንድ ጊዜ መረተን ዋሂዳ አስቤ ነው፣ አንድ ጊዜ ሰላተን የሚል አለ ይሄ ሁሉ እንትን እጥራብነት ያመጣበታል ሐዲስን ብለው ሐዲስን ضعيف ያደርጉታል። ሁጃ ይሁን ሁጃ ይሁን አልበሳ መጀመሪያ አይባልም። አልበሳ ማለት እኮ የማትመለስ ማለት ነው። የማትመለስ አይባልም። ሶስት ጊዜ መፍታት ሲመጅልሽ ዋሂድን ፈርቷል እና ፈሐዚነ ነው የሚለው ፈሐዚነ አለይሃ ሰገዘና ለነብዩ እኔ እኮ አንድ አስቤ ነው የፈታሁት አላቸው። አንድ አስቤ ነው አሃ እንዳትበሉ እንደዛ ከሆነ መልሳት ያሉት ይመስላል። ሌላ ደግሞ ለምን ሊያለቅስና ለምን ሊከጅብ ቻለ? እስከዛሬ ሶስት ጊዜ መስታት ሶስት ጊዜ መገኘትን እንዳለ ያውቃል ማለት ነው። ይሄ ሰውዬ ተግባባን ሰዎች ጥያቄውን ሲያወጡ ማለት ነው። ምንድን ጥያቄ?